ታዲያ ነጋሽ ኢትዮጵያ ሙስሊሞች ድምጽ ነው። የታሪክ አምድ እንግዲህ በአምባሳደር አብደላ አብዱራህማን የተጻፈው የአይን ምስክር የመጨረሻው ክፍል ሳይሆን አይቀርም ብዬ ገምታለሁ። ትክክል ነው ሳይድ። ዛሬ የመጨረሻው ክፍል ነው እንግዲህ ለሀያ ሁለት ሳምንት ስናቀርበው የነበረው ነው። ዛሬ የመጨረሻው ክፍል ነው። በጣም የሚገርሙ ታሪኮች አሉት። የእስላም ኮፍያና ገብረ ስላሴ ምን አገናኛቸው የሚልና እንዲሁም ሌሎች እንደዚሁ የሚገርሙ ታሪኮች አሉ። እሱን እናቀርባለን። ጽኑ ቀኑ ያልፋል፣ እውነትን ያለ ያሸንፋል። በአላህ ጽኑ ቀኑ ያልፋል፣ እውነትን ያለ ያሸንፋል። ዛሬ የመጨረሻ ክፍል ነው የሚቀርበው። እሙ አይመን እንደሚከተለው አቅርበዋለች። አብራችሁ አትቆዩ። Amen. የተከበራችሁ የራዲዮ ነጃሺ ተከታታዮች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ይህ በየሳምንቱ በራዲዮ ነጃሺ ተዘጋጅቶ ወደ እናንተ የሚደርሰው ከታሪክ አምድ ፕሮግራማችን ነው። በዚህ ፕሮግራም ላለፉት 20 ሳምንታት በአምባሳደር አብደላህ አብዱራህማን የተጻፈውን የአይን ምስክር የተሰኘ መጽሐፍ ስናቀርብላችሁ እንደነበር ይታወሳል። ሆኖም ላለፉት ሁለት ሳምንታት የመጨረሻውን ክፍል ይዘን እንደምንቀርብ ገልጸን ነገር ግን በቴክኒክ ችግር ምክንያት ሳናቀርብ ቀርተናል። ለዚህም ይቅርታ እንድታደርጉልን በአክብሮት እንጠይቃለን። ወደ መጽሐፉ የመጨረሻ የትረካ ክፍል ከማለፋችን በፊት አምባሳደሩ በነበሩበት ጊዜ ጊዜና ቦታ በአይናቸው የተመለከቱትን ሆነውና ኖረው ያሳለፉትን ታሪክ ቀጣዩ ትውልድ ይማርበት ዘንድ ምስክርነታቸውን በብዕራቸው ከትበው ከትውልድ ወደ ትውልድ የሚተላለፍ ቅርስ ለኢትዮጵያውያን ሙስሊሞች አበርክተዋል። ለዚህ ላበረከቱት መልካም ስራ አላህ ሱብሃነሁ ወተዓላ ኸይር ምንዳቸውን እንዲከፍላቸው ከልባችን እንመኛለን። ታዲያ እስከዛሬ በነበረን የትረካ ቆይታ ከአምባሳደሩ የህይወት ተሞክሮና ካስተላለፉልን ያለፈ ታሪክ ብዙ ቁም ነገሮችን እንደጨበጣችሁ ተስፋ እናደርጋለን። ኢትዮጵያውያን ሙስሊሞች በሃይማኖታቸው ምክንያት ይደርስባቸው የነበረውን ግፍና በደል ተቋቁመው ለቀጣዩ ትውልድ እንዴት እንዳስተላለፉ ተመልክተናል። በዚህ ዘመንም መጠኑና ይዘቱ ይለያይ እንጂ ሙስሊሞች በሃይማኖታቸው የሚደርስባቸው ግፍና በደል አለ። ይህንን ግፍና በደል ተቋቁሞ ለማለፍና በደሉን ለማስቀረት በእውቀትና በጽናት የተደገፈ ስራ ከሁላችንም ይጠበቅብናል እንላለን። ውድ አድማጮቻችን በዚህ የአይን ምስክር መጽሐፍ ትረካ እስከ ዛሬ አብሬያቸው የነበርኩት እኔ ኡሙ አይመን ነበርኩ። በሌላ ጊዜና በሌላ ፕሮግራም ዳግም እንደምንገናኝ ተስፋ አድርጋለሁ። እስከዛው ግን ሰላም፣ ጤና እንዲሁም መልካም የረመዳን ወር እንዲሆንላችሁ እየተመኘው ከመጨረሻው የትረካው ክፍል ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። የዝሙት ስርጭት ወራሪው ጣሊያን አገራችንን ከሞላ ጎደል በቁጥጥር ስር ካዋለበት ጊዜ ጀምሮ ለራሱ ምቾት አውራ ጎዳናዎቹን የህንፃ ስራዎችን በሰፊው መስራት ጀምሮ ስለነበር የኢኮኖሚ እድገትና የኑሮ መሻሻል በሰፊው ይታይ ነበር። በአንጻሩ ደግሞ የዝሙት መስፋፋት ከባድ የሞራል ውድቀት በሀገራችን ህዝብ ላይ አስከትሎ ነበር። ኢትዮጵያውያን ወላጆች ሴቶች ልጆቻቸውን ለመቆጣጠርና በመልካም ስነ ምግባር ታንጸው እንዲያድጉ ለማድረግ አይችሉም ነበር። ነበር። እንደ ዛሬው ወጣት ሴቶች ተምረው በአንዳንድ ሙያ ሰልጥነው በስራ ተሰማርተው ለመኖር እድል አላገኙም ነበር። ስለዚህ ለሴት ልጅ ተከፍቶ የነበረው የስራ መስክ ሴተኛ አዳሪነት ነበር። የወራሪው ጠላት ዓላማ ሀገሪቱን በሙሉ ይዞ ተወላጁ ህዝቧ በቀን ብዛት እየመነመነ ትውልድ ሳይተካ እንዲያልቅ ነበር። ከሀገር ቤት እየኮበለሉ ውሃ በእንስራ መቅዳት፣ ጠዋት ተነስቶ ወፍጮ መፍጨት፣ ማገዶ ተሸክሞ በጠራራ መሰቃየት የሰለቻቸው የደበራቸውና የመረራቸው ሴቶች ከሀገር ቤት እየጎረፉ በሴተኛ አዳሪነት የዕለት እንጀራቸውን ማግኘት ይጠራሉ። በአባላ ዘር በሽታ ተነድፈው ተወላጁንም ወራሪውንም በሽታ በበሽታ እንዳይበክሉ በየመንደሩ የሴት አለቃ ተደርጎ በሳምንት ሁለት ጊዜ በሽታውን ለመቆጣጠር ወደ የተቋቋመው ሆስፒታል እየሄዱ መመርመር ነበረባቸው። በዚህ በሴተኛ አዳሪነት ስራ በዋናነት የሚፈልገው ዘር እንዳይፈለፍሉና እንዳይወልዱ ነው። የኢትዮጵያ ሕዝብ እየመነመነ የወራሪው ዘር እየጨመረና ሀገሪቱን የዘላለም ቅኝ ግዛታቸው ሆና እንድትቀር ነበር። ይህ የወራሪው ኃይል እርኩስ ተግባር በአላህ ቸርነትና ጥበብ ፈረንጆቹን እርስ በርሳቸው አጋጭቶ በማስወገዱ ለኢትዮጵያ መድህን ቢሰጥም ለችግሩ ተገቢውን መፍትሄ ለማስገኘት በወራሪው ምትክ የተተካው የኢትዮጵያ መንግስት ፍጹም አልቻለም። ምክንያቱም ለዝሙት ስራ ፍቃድ ሰጥቶ ቀረጥ ማስከፈል፣ የአባለዘር በሽታን ለመቆጣጠር ሆስፒታል ማቋቋም እንደ ኢትዮጵያ ላለ ክርስቲያን ሀገር የማይሞከርና የማይታሰብ ነው በማለት በቤተ ክህነቱ ባሳየው ተቃውሞ የዝሙት ስርጭት እንዳለ ሆኖ ሕክምናውና ማስተዳደሩ በጠላት ጊዜ በነበረው መልክ መቀጠል አልተቻለም። በሀገራችንም ላይ ያስከተለውንም የሞራል ውድቀት ለማስወገድ የተደረገ ሙከራ የለም። ስለዚህ ከቀድሞ ንጉሰ ዘመነ መንግስት ጀምሮ የዝሙቱ እንዲሰራጭ በሩን ከፍቶ ከመተው በስተቀር ሌላ ምርጫ አልተገኘም። ከበሽታው ለመገላገል የሕክምና ምርመራ እንዲደረግ የተደረገ ጥረት የለም። እዚህ ላይ ሊጠቀስ የሚገባው ጉዳይ ሴተኛ አዳሪነትን ለመቆጣጠር ከመንግስት በኩል ምንም የተደረገ ጥረት የለም። ሌላው ቀርቶ ይህ ተግባር እንዳይስፋፋ እየጠፋ እንዲሄድ የሞራል ዘመቻ በሰፊው ከማድረግ ፋንታ የቀድሞው ንጉሰ ነገስት ጉዳዩን በቸልተኝነት ወይም ከአንዳንድ አካባቢ እንደሚነገረው ሆነ ብለው የወጣቱን አእምሮ በአልኮል መጠጥና በአባላዘር በሽታ እየተለከፈ የስልጣን ተቀናቃኝ እንዳይሆን ጠላት ባቆየው ልምድ መሰረት እንዲቀጥል ታስቦ የተደረገ ሁኔታ ነው እየተባለ ይነገራል። ነፋሻማና ኢትዮጵያዊነቱ የሚያጠራጥር ሰሜን ወንድሜ ዶክተር እስማኤል የሕክምና ትምህርት በሚማርበት ጊዜ ከዓለም የጤና ጥበቃ ድርጅት እርዳታ እንዲሰጠው ይጠይቃል። ለዚህ ጥያቄ የተሰጠው መልስ እርዳታውን ለማግኘት ከኢትዮጵያ የጤና ጥበቃ ሚኒስቴር የአደራ ደብዳቤ ያስፈልጋል የሚል ስለነበር የተጠቀሰውን የአደራ ደብዳቤ የጤና ጥበቃ ሚኒስቴር እንዲጽፍለት በተቻለኝ መጠን እንድጥርለት ይጠይቀኛል። ስለዚህ ጤና ጥበቃ ሚኒስቴር ሄጄ አቶ ኃይሉ ሰብስቤ የተባለውን ባለስልጣን የተጠየቀውን ደብዳቤ ስጠይቀው የወንድምህ ስም ማን ነው አለኝ። እስማኤል አብዱራህማን አልኩት። ይሄ ስም የኢትዮጵያ ስም መሆኑ አጠራጣሪ ነው። የሱዳን ወይም የየመን ተወላጅ ስም ሊሆን ይችላል እና ከውጭ ጉዳይ ሚኒስቴር ኢትዮጵያዊነቱን የሚያረጋግጥ ጽሑፍ እንዳመጣ ይጠይቀኛል። ለዚህ ጥያቄ ሌላ መልስ ስለሌለኝ በብስጭት ከቢሮ ወጥቼ ወደ መስሪያ ቤቴ ወደ ውጭ ጉዳይ ሚኒስቴር ተመልሼ የተሰማኝ ቅሬታና ሐዘን ለአቶ ዘውዴ ኃይለማርያም ለሚባሉ የመስሪያ ቤት ባልደረባ ስገልጽ ከባዕድ ድርጅት ለአንድ ኢትዮጵያዊ ተማሪ ተፈላጊ እርዳታ እንዳይደረግ አጉል ምክንያትና ምቀኝነት ነው በማለት ጸሐፊያቸውን ጠርተው ስሙን በወረቀት ጫርጫር አድርገው በፈቃድ የወጣ ኢትዮጵያዊ ተማሪ መሆኑን እናረጋግጣለን የሚል የሚል ደብዳቤ አጽፈው ሂድና ስጠው ቅር አይበልህ አይዞህ አሉኝ። በአቶ ዘውዴ መልካም ስራ የተደሰትኩትን ያህል በአቶ ኃይሉ ሰብስቤ ተግባር አዝኛለሁ። ምክንያቱም አቶ ኃይሉ ሰብስቤን ካይሮ በነበርኩበት ጊዜ ጀምሮ በቅርብ የማውቀው የወሎ ልጅ ነው። በአሁኑ ጊዜ እርሱ በስደት አሜሪካን ሀገር በሚኖርበት ጊዜ ወንድሜ ዶክተር እስማኤል በአላህ ቸርነት እርዳታውን አግኝቶና የሕክምና ትምህርቱንም አጠናቆ በኢህአዴግ ዘመነ መንግስት ለአምባሳደርነት ደረጃ በቅቶ በሀገር ውስጥ በሰላም ሲኖር አቶ ኃይሉ ሰብስ ህዝቤ አሜሪካን ሀገር በስደት ይኖራል። ኮፍያንና ገብረ ስላሴን ምን አገናኘው? የቅርብ ዘመዴና ጥሩ ወዳጄ ዶክተር ሰይድ ቡሴሪ ያጫወተኝን አንድ ጉዳይ ለአንባቢያን ለማካፈል እንደሚከተለው ጠቅሳለሁ። አንድ ሙስሊም ወጣት መንግስት መስሪያ ቤት ተቀጥሮ ለመስራት በሃይማኖቱ እምነት ምክንያት የሚያጋጥመውን መሰናክል በጉልህ የሚያሳይ መስሎ ስለታየኝ ነው። ይኸውም አንድ ቀን ወደ ፍልዋ ሄጄ ተራ ስጠብቅ አንድ ጎኔ ቁጭ ብሎ የነበረና ኮፍያ የለበሰ አንድ ሰው ከሩቁ ገብረስላሴ ብሎ ሲጠራ አቤት ብሎ ሄዶ ሰውየውን አናግሮ ተመልሶ እዚያው ቦታ ቁጭ ይላል። በዚህ ጊዜ ገብረ ስላሴንና ኮፍያን ምን አገናኘው የሚል ጥያቄ በመገረም ጠየቅኩት። እሱም መለስ ብሎ የእርሶ ስም ማን ነው ሲለኝ ዶክተር ሰኢድ አልኩት። ዶክተር ሰኢድ አሉኝ። ሲል አዎ ብዬ መለስኩለት። እንግዲያውስ ሚስጥሮ ልንገሮት፣ እኔ ሙስሊም ነኝ፣ ስሜም አህመድ ነው። ስሜ የተለወጠበት ምክንያት በኃይለ ስላሴ ዘመነ መንግስት ከተግባረ ትምህርት ቤት ተመርቄ ወጥቻለሁ። አንድ የመንግስት መስሪያ ቤት ሰራተኛ የሚፈልግ መሆኑን ስላስታወቀ ከሁለት አብሮኝ ከተመረቁ ሰዎች ጋር ሶስተኛ እኔ ሆነን በስራ እናመለክታለን። መስሪያ ቤቱ ሁለቱ ክርስቲያኖችን ተቀብሎ እኔን ስራ የለኝም ብሎ ያሰናብተኛል። በዚህ ላይ በዚህ ሁኔታ ላይ እያለን ገብረ ስላሴ የሚባለው ወጣት ጓደኛችን ሌላ የተሻለ ደሞዝ የሚከፍል መስሪያ ቤት ስላገኘ አንተ ሂድና የመጀመሪያው መስሪያ ቤት ሄደ ገብረ ስላሴ ነኝ በላቸው። ለስራ ያቀረብኩት ዶክመንቶች ፎቶኮፒ ብቻ ነው። ፎቶግራፍ አልተጠየቅኩም። ስለዚህ ስራ ፈት ሆነህ ከምትንከራተት ገብረ ስላሴ ነኝ በላቸው ይቀበሉሃል። በዚህ መሰረት መስሪያ ቤቱ ሄጄ ለስራ ማመልከቻ አቅርቤ ነበር። የተሰጠኝ መልስ የለም ባልኩት ጊዜ ስምህ ማን ነው ብለው ጠየቁኝ። ገብረ ስላሴ ነኝ አልኳቸው። አንተን ተቀብለናሃል እስከ ዛሬ የት ጠፍተህ ነው? ሰኞ መጥተህ ስራ እንድትጀምራሉኝ። ከዚያን ጊዜ ጀምሮ በምሰራበት መስሪያ ቤት አካባቢ ከፍ ብሎ በተጠቀሰው ስም እታወቃለሁ። በምኖርበት አካባቢ አባቴ በሰጠኝ ስም እየተጠራው አልሐምዱሊላህ የሃይማኖቴን ግዳጅ ሳላቋርጥ እፈጽማለሁ። ኮፍያዋም የዚሁ ምልክት ናት ይለኛል። በዚያን ጊዜ ስራ ለማግኘት የነበረኝ ዘዴ ይኸው ብቻ መስሎ ስለታየኝ በሀገሬ ውስጥ ሰርቼ ለመብላት ያጋጠመኝ እድል ምንጊዜም ቢሆን እንዳሳዘነኝ ነው። ኮፍያዋንና ገብረ ስላሴን ያገናኘው ሚስጥርም ይኸው ነው ብሎ እንዳጫወተው ዶክተር ሰኤድ ያጫወተኝን እነሆኔም በበኩሌ ለአንባቢያን ሳቀርብ ለአንድ ኢትዮጵያዊ ሙስሊም ወጣት ሰርቶ ለመብላት የነበረውን ችግር ላስገነዝብና መጀመሪያ ለኢትዮጵያ ሙስሊም ወጣቶች የሚሰጠው ትምህርት እድል በጣም አነስተኛ ከመሆኑ ጋር ሰርቶ እንዳይበላ የሚያጋጥመው እንቅፋት ለሀገራችን ኋላ ቀርነት አንዱ ዋና ምክንያት ነው። ጠቅላላ ሀሳብ ይህንን አጭር የህይወት ታሪክ የአይን ምስክር በሚል ርዕስ ለመጻፍ ያነሳሳኝ ምክር ለመስጠት ሳይሆን በህይወቴ ያጋጠመኝን ውጣ ውረድ ለአሁኑ ትውልድ ለማካፈል ነው። ያየሁትን አንዳንድ ሀቅ በምገልጽበት ጊዜ በአሁኑ ጊዜ ያለውን የኢህአዴግ መንግስት መልካም ስራ ስጠቅስ ለኢህአዴግ ለመከላከል ሳይሆን እውነቱን ለመግለጽ ነው። እኔ በዚህ እድሜ ስራ ፈላጊ አይደለሁም። ከኢህአዴግ ባለስልጣኖች ጋር የሚያገናኘኝ ዝምድና የለኝም። በቅርቡም የማውቀው ባለስልጣን የለኝም። ጭቁን ኢትዮጵያዊ ሙስሊም እንደመሆኔ መጠን ያየሁትና የሰማሁትን የነበረውንና አሁን ያለውን ለወገኖቼ ለማስታወስ ስል የጻፍኩትና ምናልባትም አንዳንድ ትምህርት የሚሆን ነገር በመጥቀስ ካለፈው የሀገራችን ታሪክ ልንማረውና በሀገራችን ላይ የደረሰው ለውጥ ከየት ወዴት እንዳሸጋገረንና ለወደፊትም እድገት ምን አይነት ተስፋ ሊኖረን እንደሚችል ለማስገንዘብ ነው። በሀገራችን ውስጥ በዘርና በሃይማኖት እምነት ልዩነት ህዝቡን በመከፋፈል እንዲሁም የቆዳ ቀለም የጠቆረን ሻንቅላ አህያ ባሪያ እያሉ በመሳደብ ሙስሊም የሆነውን አረመኔ እስላም በማጣጣል የክርስቲያንን ሃይማኖት ለፖለቲካ መሳሪያ በማድረግ ሲፈጸም የነበረው ግፍና ጭኮና በሀገራችን ላይ ያስከተለውን ኋላ ቀርነት የእርስ በእርስ እልቂትን ጨርሶ ባይጠፋም እየተሻሻለ መሄዱን የሚያስረዳ አንዳንድ የኑሮ መሻሻል የጸባይ ማረም ትምህርት ተገኝቶበታል። በግፈኛ አስተዳዳሪዎች ላይ በየጊዜው የደረሰባቸው እድል ከአላህ የመጣ ነው ወይስ እንደ አጋጣሚ የደረሰባቸው የሰው ልጅ በደል ነው? ከፍ ብሎ እንደተዘረዘረው የኢትዮጵያን ሕዝብ በግፍ የተሰቃየ መጨረሻ ያማረ ልጅ ይወጣለት በአባቱ ምትክ እንኳን አልጋ ሀብቱን የወረሰ አለመኖሩ የግፍ መጨረሻው የስልጣን ጉጉት ያስከተለው መጨረሻ ከፍ ብሎ እንደታየ ሁሉ ለመጪው ትውልድ ትምህርት ሊሆን ይገባል። የኢትዮጵያ ሕዝብ ጨዋ፣ ትሁት፣ ወገኑን አፍቃሪ፣ ሰላማዊ ሊሆን መሪዎቹ ለዚህ ለማትረባ ዓለም የስልጣን ቁንጮ ለመጨበጥ ከፋፍ ለግዛ በሚለው መፈክርና ሃይማኖትን ለፖለቲካ መሳሪያ አድርጎ በመጠቀም ተፋቅሮና በሰላም እንዳይኖር ሆድና ጀርባ አድርገውት የኖሩት ሁሉ ለጊዜው ምቾት አግኝተው ይሆናል። ስራቸው ግን የዘላለም እርግማን ሳያስከትልባቸው አልቀረም። መጨረሻቸውም ይህንኑ ያመላክታል። ኡሙ አይመንን እጅግ በጣም እናመሰግናለን ለትረካው። ሰይድ ምስክር እስኪ ገብረስላሴና ኩፍያው የሚለውን እስኪ እንደው ጊዜ የለንም እንጂ ቢተነተንና ሁሉንም ነገር ቢታይ ቆንጆ ነበረ። እንግዲህ አው ጥሩ ነው የጻፉበት ይዘት ራሱ እኔ በጣም ነው የተመቸኝ የተንደረደሩበት ራሱ እና በጣም አጓጊ ነው እና እኔ ራሴ ስሰማው በጣም ትንጠልጥዬ ነው የሰማሁት እና የእስላም ኮፍያንና ገብረ ስላሴ ምን አገናኘው የሚል የሚገርም ነገር ነው። ታሪኩም ውስጡ የሚገርም ታሪክ ነው የሰማ ነው። ጸሐፊው እንዳስቀመጡት እንግዲህ የኢትዮጵያ በዝሙት ጉዳዮች ላይ ያው ከጣሊያን የተወረሰ አድርገው እንዳስቀመጡት ነው ያስቀመጡት። እንግዲህ መጽሐፉንም መጨረሻ ላይ ስንገመግመው ልናወራው እንችላለን። ግን ከዛ በፊትም ምኒልክም እኮ የህይወታቸው ህልፈት የሆነው ዋናው ጠንቁ የዚህ የአባላዘር በሽታ እንደገደላቸው ነው የሚታወቀው እና ያው እኛ ኢትዮጵያውያኖች ስንባል ብቻ ከሌሎች ሀገሮች ላይ እንደመጣብን እንጂ እኛ ንጹሀን እንደሆን ብቻ ነው የምናሳውቀው። ይሄ በእርግጥ ብዙ እንትን ሊያስኬድ የሚችል ነገር አይደለም። ሌላው እኛ ኢትዮጵያውያን ተቻችለን ሙስሊም ክርስቲያኑ አብሮ የሚኖር አድርገን የምናስቀምጠው ትላንት የተሰሩ ስራዎችን እንዲሁ በገሃድ ሲወጣ እንዲሁ በጽሁፍ እና የነበሩ ሰዎች ምስክርነታቸውን ሲሰጡ በጣም አሳፋሪ የሆነ እይታ ነው ያለው። እያንዳንዱ ኢትዮጵያዊ በሙስሊምም በክርስቲያኑም ይሁን በኦሮሞም ይሁን በአማራው ይሁን የራሱ ቁርሾ እንዳለው ከዚህ መጽሐፍ ላይ ብዙ የተማርኩት ነገር አለ ብዬ ነው የምገምተው። አዎ ትክክል ነው፣ ትክክል ነው ሰይድ። ይሄ ነገር በተለይ ብዙ ጊዜ በልምድ እንደሚባለው። እንደው ገፍተ ከሄድክ እንኳን አዎ እንዲህ አይነት ችግር ከነበረም መንግስት ነው እንጂ በህዝብ ደረጃ ችግር የለም ነው የሚባለው። በህዝብ ደረጃ በተራው ማህበረሰብ በተራው ህዝብ ውስጥ ያለ እንደዚህ አይነት ነገር የለም። ነገር ግን ያንን አስተሳሰብ እንዲያዳብር ተጽዕኖ ፈጣሪዎች አሉ። መንግስት ብቻ እንዳለ ቢሮክራሲው ማለት ነው እንዳለ የመንግስት ባለስልጣናት ምሁሩ ትንሽ በተለያየ መስሪያ ቤት ውስጥ ይሰሩ የነበሩና ትንሽ ከተራው ህብረተሰብ ወጣ ያሉ የማህበረሰብ ክፍሎች በሙሉ በዚህ ጉዳይ ላይ ተጠያቂ ናቸው እና ስለዚህ መሪዎቹ ላይ አጼዎች ላይ ብቻ ደፍድፎ ህዝቡ ሰላም ነው፣ ፍቅር ነው፣ ተሻሽለን ነው የኖር ነው የሚለው ነገር ይሄ አስተሳሰብ ትክክል እንዳልሆነም የሚያሳይ ነው። አዎ